አዶ ነጋሽ የኢትዮጵያን ሙስሊሞች ድምጽ ነው። ከታሪክ አምድ በበኩሉ የምሁሩና የመብት ታጋዩ ጸሐፊ ዲን ጀበል የኢትዮጵያ ሙስሊሞች የጭቆናና የትግል ታሪክ የተሰኘ መጽሐፉን ክፍል 19 ትረካ ተካቷል። የጀግኖች የጭቆናና የትግል ታሪክ ከአህመድ ጀበል ክፍል 19 ትረካ ምዕራፍ 5 የሰለሞናዊ ስሮ መንግስት መነሳትና ሙስሊሞች የዛጌውን ስሮ መንግስት አስወግዶ ስልጣን የተቆጣጠረው መንግስት ራሱን ሰለሞናዊ ነኝ በሚል ተቀባይነት ለማግኘት ጥሯል። ገና ከጅማሬው በርካታ ተግባራትንም ፈጽሟል። የአገው ሽሮ መንግስት ዛጉዌ ስልጣን እንደማይገባውም ሰብኳል። በቀሳውስት አማካይነትም አሰብኳል። ተክለ ጻድቅ መኩሪያ እንዲህ ሲሉ ጽፈዋል። ከዚህ በኋላ አቡነ ተክለ ሃይማኖት በየአውራጃው እየተጓዙ ወንጌልን ሲያስተምሩ ለታላላቅ ሰው ዛጉዌዎች ከሰለሞን ዘር ዙፋን አላግባብ ነው የወሰዱት፣ አሁንም ለኩሉ አምላክ ሊመልሱ ይገባል እያሉ ይሰብኩ ነበር። በተክለ ሃይማኖት ልመና ስልጣን ወደ ሰለሞናውያን ወይንም እስራኤላውያን እንደተመለሰም ጽፈዋል። ገድለ ተክለ ሃይማኖት አባታችን ተክለ ሃይማኖት በሚያስተምርበት ዘመን እግዚአብሔር በአባታችን በተክለ ሃይማኖት ልመና መንግስትን ከዛጉዌ ወገን የእስራኤላዊ ወገን ለሚሆነው ለይኩኖ አምላክ መለሰ ሲል ገልጻል። ገድለ ተክለ ሃይማኖት አቡኑ የዛጉዌ መንግስትን በመጣል ላይ ሚና እንደነበራቸው አስፍሯል። ቀደም ባለው ምዕራፍ እንደተገለጸው ያምባሰብና የግሸን መሪ የነበረው ይኩኖ አምላክ በዛጉዌ መንግስት ላይ ጦር አንስቷል። በመጨረሻ የዛጉዌ መሪን ከተሸሸገበት ቂርቆስ ቤተክርስቲያን ውስጥ በመግደል በ1270 ሰለሞናዊ የሚባለውን አዲስ ስርወ መንግስት አቋቁሟል። በመሰረቱ ራሱን ሰለሞናዊ ነኝ በሚል ከተነሳው ስርወ መንግስት በፊት በኢትዮጵያ ከዳዊት እስራኤልና ሰለሞን ጋር የሚያገናኝ ምንም ታሪክ የለም። አልነበረምም። ራሱንም የንግስት ሳባና የንጉስ ሰለሞን ብቸኛ ወራሽ አድርጎ አቅርቧል። ይህም የዛጉዌን መንግስት ለመጣልና በህዝብ ዘንድ ተቀባይነት ለማግኘት ሆን ተብሎ የተፈረከ ነበር። ዶክተር አያሌው ሲሳይ እንዲህ ሲሉ ጽፈዋል። እወደድ ባይ የቤተ ክርስቲያን ሰዎች ጻፉትና ከመነኩሳት ጸሎት ጋር ያገናኙት የፈጠራ ታሪክ እንጂ አመዛዛኝ ህሊና ያለው ሰው ማንም ሰው እውነተኛ ነው ብሎ የሚቀበለው ሊሆን ከቶ አይችልም። ሆን ብሎ በተራ ህዝብ ተአማኝነት ለማስገኘትና የዛጉዌ ዘሮችን በውሸት ህግ ለአንዴና ለመጨረሻ ጊዜ ከዙፋኑ ለማራቅ የተተበተበ ሴራ ነው ማለት ይቻላል። በመሰረቱ ከይኩኑ አምላክ በፊት እስራኤላዊው ሰለሞናዊ የተሰኘ መንግስት ቢኖር ኖሮ በኢትዮጵያ ታሪክ ውስጥ በግልጽ በተገኘ ነበር። በተቃራኒው የአክሱም መሪዎች ራሳቸው በድንጋይ ላይ የጻፏቸው መረጃዎች ስለ ንግስት ሳባም ሆነ ንጉስ ሰለሞን ምንም የሚያውቁት ነገር እንደሌለ ያስረዳሉ። ራሳቸውንም እስራኤላዊ እንደሆኑ ሳይሆን አክሱማዊ እንደነበሩ ነው የገለጹት። ይህ ሆን ተብሎ ከመጽሐፍ ቅዱስ ጋር ታሪክን በማስተሳሰር የራስን የኋላ ታሪክ መጽሐፍ ቅዱሳዊ በማድረግ ተጽዕኖ የመፍጠር ሙከራ እንጂ ታሪካዊ መሰረት የለውም። ለዚህ የታሪክ ጥምዘዛ ጥቅም ላይ የዋለው ክብረ ነገስት ነበር። እንደ አውሮፓውያን አቆጣጠር በ1225 ከኮፕት ቋንቋ ወደ አረብኛ ተተረጎመ። በኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት በነበሩት ግብፃዊ አማካይነት ይህ የአረብኛ ትርጓሜ በሰሜን ኢትዮጵያ ተሰራጨ። ጸረ ዛጉዌ ዘመቻም አፋፋመም። የዛጉዌው ስርወ መንግስት ወድቆ ሰለሞናዊው ስርወ መንግስት ከተተካ በኋላ በ 14 ክፍለ ዘመን መጀመሪያ የአረብኛ ክብረ ነገስት ሙጀደል ሙልክ ወደ ግዕዝ ተተረጎመ። የሚገርመው የአረብኛው ክብረ ነገስት ዘጠኝ ገጽ ሲሆን ወደ ገጽ ሲተረጎም 141 ገጾች ተጨምረውበት 150 ሆኖ ወጫለ። አለ። ከአረብኛ ወደ ግዕዝ የተተረጎመው በአክሱሙ ቄስ ይስሐቅ ሲሆን ተርጓሚው በአረብኛው ዘጠኝ ገጾች ላይ አፈታሪኮችን አክሎበት 100 ገጽ አደረገው። በአረብኛው ላይ አንድም ስፍራ ላይ የንግስት ሳባና የንጉስ ሰለሞን ልጅ ነው የሚባል ሚኒሊክ አልተጠቀሰም። የንጉስ ሰለሞንን ልጅ የግዕዙ ትርጉም እንደሚለው ሚኒሊክ ሳይሆን ዳዊትና ኢብኑል ሐኪም ሲል ነው የሚጠራው። ንጉስ ሰለሞን ጥበበኛ መሪ ስለነበሩ ሐኪም ወይንም ጥበበኛ በሚል ጠቅሷቸዋል። ልጃቸውንም ኢብኑል ሐኪም የጥበበኛ ልጅ በማለት ነው የሚገልጸው። ጠቢቡ ሰለሞን ንጉስም ነበሩ። ንጉስ በአማርኛ መሊክ ሲሆን ልጁም ኢብኑል መሊክ የንጉስ ልጅ ይሰኛል። ወደ ግስ ተርጉሞ ሲያስተምሩ ግን ሚኒሊክ አሉት። ከዚህ ተያዘና ቀዳማዊ ምኒልክ የሚል ተፈጠረ። ዳግማዊውም ቀጠለ። ይህ ሰነድ መጀመሪያውኑ ጸረ ዛጉዌ አስተሳሰብ በማራመድ ከስልጣን ለማውረድ ያለመ ስለነበር እስራኤላዊ ያልሆነ መምራት እንደማይገባው ይጠቅሳል። እስራኤላዊ ነገደ ይሁዳ በሚል የሚጠቅሱትም የንግስት ሳባና የንጉስ ሰለሞን ዘር የሆነ ለማለት ነው። ክብረ ነገስት በምዕራፍ 117 ቁጥር 15 ላይ እስራኤላዊ ያልሆነ የመሪነት ስልጣን መጨበጥ እንደማይገባው ይጠቅሳል። እናም ይህ እኛ መሪ ለመሆን የተፈጠርነው እግዚአብሔርም ደግፎናል፣ ሌላው ዝም ብሎ ይመራ የሚል አስተሳሰብ ከሃይማኖት ጋር ተቆራኘ። ዶክተር ላጲሶ ዲሌቦ ተረትና ታሪክ በኢትዮጵያ የተሰኘውን የፕሮፌሰር ታደሰ ታምራትን ጽሑፍ አጣቅሰው እንዲህ ሲሉ ጽፈዋል። ይህ የኢትዮጵያን ታሪክ ከመጽሐፍ ቅዱስና ከእስራኤል ጋር የሚያያይዝ ነገር ተጨባጭ የታሪክ መስረጃ የለውም። እንዲያውም ያሉን አስተማማኝ የታሪክ ቅሪቶች በቀጥታ ይቃወሙታል። ቀዳማዊ ምኒልክና ጓደኞቹ የእስራኤል ወጣቶች ከኢየሩሳሌም ታቦት ሰርቀው አክሱም ከተማ ቤተ መቅደስ አኖሩት በሚባልበት ጊዜ አክሱም ገና አልተቆረቆረችም። የአክሱም ከተማና የታሪክ ዘመን የሚጀምረው የቀዳማዊ ምኒልክ አባት ነው ከሚባለው ከንጉስ ሰለሞን 800 ዓመታት ያህል ቆይቶ ነው። የአይሁዶችም ሃይማኖት በዚያን ጊዜ ተመስርቶ ንጉሱ ተከታዮቹና ህዝቡ ሁሉ ተቀብለውት በዚያኑ ጊዜ ደግሞ መጽሐፍ ቅዱስ ከዕብራይስጥ ቋንቋ ወደ ግዕዝ ተተርጉሞ ነበር የሚባለውም እንዲያው ተረት ነው እንጂ የታሪክ መሰረት የለውም። ግዝ የመጻፊያ ቋንቋ የሆነው ከሰለሞን በኋላ 1150 ዓመታት ያህል ቆይቶ መሆኑ በሚገባ ተረጋግጧል። የአክሱምም ሆነ የቅድመ አክሱም ነገስታት የክርስትና ሃይማኖት በ350 ዓመተ ልደት አካባቢ ከመመስረቱ በፊት የነበሩት በሙሉ በአምልኮ ጣዖት ይኖሩ ነበር እንጂ የአይሁድ ሃይማኖት ተከታዮች እንዳልነበሩ በሚገባ ታውቋል። ተረቱ መቼ እንደጀመረ ቁርጥ ያለ መረጃ ገና የለንም፣ ግን ከአክሱም ዘመነ መንግስት የመጡልን አስተማማኝ ሰነዶች አይጠቅሱትም። ይህም በዚያን ዘመን ተረቱ ገና እንዳልተፈጠረ ያመላክተናል። ለመጀመሪያ ጊዜ ሐሳቡ ከኢትዮጵያ ጋር ተያይዞ የምናገኘው በ850 ዓመተ ልደት አካባቢ በአንድ የግብጽ ቤተክርስቲያን ታሪክ መጽሐፍ ነው። ማለትም የአክሱም መንግስት ከወደቀ በኋላ የጨለማ ዘመን ተብሎ በሚጠራው ዘመን። ይህም መሆኑ አያስደንቅም። ምክንያቱም እንዲህ ያሉ ተረቶች የሚያብቡት ተጨባጭ ታሪክ መረጃ በማይገኝበት በጨለማ ዘመን ነው። የንግሥተ ሳባና የቀዳማዊ ምኒልክ ተረት መልክ ይዞ በመጽሐፍነት ተቀነባብሮ ክብረ ነገሥት በሚል ርዕስ የተጻፈው በአጼ አምደ ጽዮን ዘመን ከ1313 እስከ 1344 መሆኑ ተረጋግጧል። የአጻጻፉም ሆነ ሂደት በአዳፋ ላሊበላ መንግስትና በኋላ ሰለሞናዊ ነኝ ብሎ በተነሳው አዲስ ስርወ መንግስት መካከል ከነበረው የስልጣን ትግል ጋር የተያያዘ መሆኑን ብዙ ነጥቦች ያመላክቱናል። ሀበሻን ኢትዮጵያ በሚል በመጥራት ከንግስት ሳባና ንጉስ ሰለሞን ጋር ማያያዝ ተጀመረ። ይኩኖ አምላክ ስልጣን ከጨበጠ በኋላ በ1272 ወደ ግብጽ ሱልጣን ባይበርስ ልዑካን ላከ። የልዑኩ ዓላማ ጳጳስ ወይንም አቡን ለመጠየቅ ነበር። ይኩኖ አምላክን ከሱልጣኑ ጋር በማቀራረብ ረገድ ሙስሊም ነጋዴዎች ሚና ተጫውተዋል። ይኩኖ አምላክ በላከው ደብዳቤ በግዛቱ ስር ያሉትን ሁሉንም ሙስሊሞች እንደሚጠብቅና እንደሚንከባከብ ገልጿል። በተጨባጭ ሲታይ ግን ግብፃውያን፣ እና ሌሎች የውጭ ሙስሊም ነጋዴዎችን በሚመለከት ካልሆነ በቀር ለአገሬው ሙስሊሞች እርሱ የሚለው አይነት ሁኔታ አልነበረም። ይኩኖ አምላክ በ1273 እስከ 74 ወይንም በ672 ዓመተ ሂጅራ ለግብፁ ሱልጣን ማሊክ ዘዋሄር በላከው ደብዳቤ ወደኛ የሚመጡትን ሙስሊሞች እንጠብቃቸዋለን በኔ ጦር ውስጥ አንድ ሺህ ፈረሰኛ ሙስሊም ጦር አለ በማለት ገልጿል። ይህ የይኩኖ አምላክ ንግግር የሚታመን ከሆነ በሰሜኑ ኢትዮጵያ በእርሱ ግዛት ከፍተኛ ቁጥር ያላቸው ሙስሊሞች እንደነበሩ ያሳያል። ራሱን የሙስሊሞች ተከባካቢ አድርጎ ማቅረቡ ተራ ነበር። ምክንያቱም ይኩኖ አምላክ ጸረ ሙስሊም ግለሰብ ነበር። የይኩኖ አምላክ ልጅ ራሱ አባቴ የሙስሊሞች ጠላት ነበር፣ እኔ ግን በፍጹም እንደ አባቴ አይደለውም። በሁሉም ግዛቴ ለሚገኙ ሙስሊሞች ጥበቃን አድርጋለሁ ሲል መስክሯል። በጁን 1288 ጀማዱል አወል 687 ዓመተ ሂጅራ ይኩኖ አምላክ ሞተም። አጼ ይግባጽዮንም ተተካም። በ1290 አጼ ይግባጽዮን ለግብፁ ሱልጣን መንሱር ከ1279 እስከ 90 በጻፈው ደብዳቤም በግዛት ያሉ ሙስሊሞችን እጠብቃለሁ ክቡርነቶም በግብጽ ለክርስቲያን ተመሳሳይ ያደርጋሉ ብዬ ጠብቃለሁ። ስለዚህ የጋራ መግባባትና ተመሳሳይ ድርጊቶችን እናደርጋለን፣ ግንኙነታችንንም እንቀጥላለን ሲል ጽፏል። አልቀረውን ከዚህ በኋላ አቡኑ እንዲላክ እንዲሁም ለጸሎት ወደ ኢየሩሳሌም ተጓዥ ኢትዮጵያውያን በግብጽ አልፈው እንዲሄዱ ፈቅዷል። መንገድ እንዲከፈትላቸውም አዟል። በማስከተልም በ1299 አጼ ውድ ርዕድ ነገሰ። እሱም ጸረ እስላም እንቅስቃሴ ጀመረም። የሰለሞናውያን ስርወ መንግስት ጸረ እስላም አቋም ከመስራቹ ይኩኖ አምላክ ጀምሮ ይታወቅ ነበር። በ1299 1300 ወይንም በ699 ዓመተ ሂጅራ ሻቡ አብደላ መሐመድ የተባሉ አሊም ሙስሊሞችን ወደ አንድነት ይጠሩ ነበር። ቁጥራቸው 200 ሺህ የሚሆኑ ሙስሊሞችን በማሰባሰብ በራሳቸው ስር አደራጁ። ሙስሊሞችን ይተናኮሉ ከነበሩ ክርስቲያን አማራ አጼዎች ጋር ከፍተኛ ጂሃድ አደረጉ። ሆኖም አጼ ውዱ ብርዕድ የሼኩን ጦር አንድነት ለመከፋፈል በመቻላቸው ትግላቸውን ሊገቱ ቻሉ። አጼው ወደ ሼኩ ልኡካን ልኮ የሆኑትን የሙስሊም ግዛቶች ያስተዳድሩ ዘንድ ስምምነት ላይ ደረሱ። ሼኩም በተራቸው ለአጼ እውቅና እንዲሰጥ ተደረገ። ፍጥጫውም በስምምነት ተጠናቀቀ። ሆኖም ስምምነቱ ከስድስት ወራት በላይ አልዘለቀም። ሼኩ አጼውን አምነው ሲቀመጡ፣ አጼው ግን የሼኩን አካባቢ በኃይል ተቆጣጠረ። ፕሮፌሰር ታደሰ ታምራት Church and State in Ethiopia በተሰኘው መጽሐፋቸው የሼህ አቡ አብደላ አካባቢ ምናልባት ምስራቃዊ የሸዋ አደጋ ከፍተኛ ጠርዝ ሳይሆን እንዳልቀረ ግምታቸውን አስፍረዋል። በአካባቢው አብደላ የሚባል ከተማ እንደሚገኝም አብራርተዋል። በከተማውም አብደላ ጊዮርጊስ የሚባል ቤተክርስቲያን ተሰርቷል። ተርሚንጋም በበኩሉ ይህ የሆነው ከኢፋት አሊያም ከወልቃይቶች በለው ሙስሊሞች አካባቢ ሊሆን እንደሚችል ጽፏል።